ይህ كفل أسر ياك إدات ነው بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ود برنامجين تكتاتوج السلام عليكم ورحمة الله وبركاته بكفل አስር ትምህርታችን የምናየው ተዕሪፉ ተውሂድ አልአስማኢ ወሲፋት ወአዲለቱሁ ተውሂድ አልአስማ ወሲፋት ምን ማለት ነው የምለውንና ማስረጃዎቹንም ጭምር አብረን ለማየት እንሞክራለን እንግዲህ ተውሂድ በሶስት እንደሚከፈል አይተናል ተውሂድ አልሩቡብያ ተውሂዱል አልኡሉህያ እና ተውሂዱል አስማ ወሲፋት በማለት በሶስት እንደሚከፈሉ አይተን ሁለቱን የተውሂድ ክፍሎች አይተን እዚህ ደርሰናል እንግዲህ ተውሂዱል አስማ ወሲፋት ብሎ ማለት ምን ማለት ነው ይህ የተውሂድ ክፍል ሁወ ኢስባቱ ማ አስበተ አላሁ ሊነፍሲህ ወአስበተሁ ለሁ ረሱሉሁ صلى الله عليه وسلم ونفي ما نفى الله عنه نفسه عن نفسه ونفاه عنه رسوله صلى الله عليه وسلم من الأسماء والصفات والإقرار لله تعالى بمعانيها الصحيحة ودلالتها واستشعار آثارها ومقتضياتها في الخلق توحيد الأسماء وصفات مالت حيال الله ከሁሉም በላይ የበለጠ ማንነትና ባህሪ ያለው መሆኑን ማመንና ለእርሱ የላቀና ያማሩ ስሞች እንዳሉት ማመን ማለት ነው። እንደዚሁም አላህ ለእርሱ አለኝ ያለውን እንደዚሁም የእሱ ነቢይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያስተማሩትንና ይሄ የአላህ ባህሪና ሲፋ ነው፣ ይሄ የአላህ ስም ነው ብለው ያስተማሩትን ሁሉ መቀበልና ማረጋገጥ እንደዚሁም አላህ ስብሓንሁ ወተዓላ ለራሱ እኔ ይሄ ባህሪ የለኝም ያለውን በመቀበል ነቢዩ ሰለላሁ ዐለይሂ ወሰለም የለውም በማለት ያስተማሩትንም የለውም ብሎ ማመን እና መቀበል ማለት ነው። የአላህ መልካም ስሞች እና ባህርያቶች በትክክል አላህ በሚፈልገው ነቢዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልክ ማስቀመጥና መጠቀም ከዚሁ የኢማን ክፍል የሚመደብ መሆኑንም ማወቅ ያስፈልጋል። ይሄ ነው ተውሂዱል አስማ ወሲፋት ብሎ ማለት። አላህ ስብሓን ወተዓላ መልካም ስሞች አሉት ለራሱ ገልጿል ስሞች እንዳሉት ነቢዩም ሰለላሁ ዐለይህ ወሰለም ጌታቸውን የሚያውቁት እሳቸው በመሆናቸው ከማንም የበለጠ በተጨማሪ እሳቸው አላህን ስብሓነ ወተዓላ በገለጹበት መልኩ አለው ብለው የነገሩንና ያስተማሩንን ስሞች፣ ባህርያቶች አለው ብለን ለአላህ ማረጋገጥ አላሁ ስብሓን ወተዓላ ደግሞ የለኝም ያለውን የለኝም ያለውን ሲፋ ባህሪም ይሁን መልካም ስም ስምም ይሁን ባህሪ እንደዚሁም ነቢዩ ስለ ላሁ ወሰለም የለውም ብሎ ያስተማሩትን የለውም ብሎ ማረጋገጥ ግዴታ ነው። ይሄ ነው ተውሂዱል አስማ ወሲፋት ማለት። በዚህ አላህን ስብሓነሁ ወተዓላ መነጠል በመልካም ስሞቹ ይሄ በባህሪያቶቹ ብቸኛ ማድረግ መነጠል ብሎ ማለት ነው። ይሄ ተውሂድ ብሎ ማለት እንግዲህ ይሄን በማረጋገጥ ብቸኝነቱን ማረጋገጥ ነው። አሁን ያልነውን በማረጋገጥ በዚህ ሲፋው አምሳያ እንደሌለው፣ ቢጤ እንደሌለው፣ ሸሪክ እንደሌለው በስሞቹም ሆነ በባህርያቶቹ በማረጋገጥ የዚህን የተውሂድ part ደግሞ ማመን ግድ ይላል ማለት ነው። طيب ይሄን የተውሂድ ክፍል የምናረጋግጥበት منهج አለ፣ መንገድ አለ። እነዚህ ነገሮች ምንድን ናቸው? በዚህ በአስማኦ ሲፋት ዙሪያ ምሉእ የሆነ ኢማን እንዲኖረን ቁርጥ ያለ እርግጠኝነትና እውነተኝነታችን ለማረጋገጥ አላህን ስብሓነሁ ወተዓላ እሱ ራሱ በራሱን በወሰፈበትና ነቢዩ ሰለላሁ ዐለይሂ ወሰለም በወሰፉበት من غير تحريف ولا تعطيل ومن غير تكييف ولا تمثيل ያለ መቀነስ ያለ መቀየር ያለማመሳሰልና ያለማስወገድ ትርጉም ያለማሳጣት ባለማሳጣት ማለት ነው አላህ ራሱን እንደገለጸውና ነቢዩ ስ ሰለም እንደገለጹት ማመን ግዴታ ይሆናል ይሄ ነው ግዴታው ጠይብ ታሪፍ ማለት ምን ማለት ነው ተሐሪፍ ማለት هو تغيير وإمالة شيء عن وجهه وهو قسمان ትርጉሙን መቀየር ወይም ማዞር ማለት ነው ይሄም ሁለት አይነት አለው አንደኛው ተሕሪፉ ለፍዚ ይባላል وذلك بزيادة بزيادة في الكلمة أو نقص أو تغيير حركة في الكلمة كتحريف كلمة استوى في قوله تعالى الرحمن على العرش استوى إلى استولى አንደኛው ተሕሪፉ ለፍዚ ይባላል እሱ ምንድን ነው ቃላቱን መለወጥ ቃላትን መለወጥ የሚለው ነገር ፊደልን በመጨመር ወይም ደግሞ ፊደልን በመቀነስ ተግባር ላይም ይውላል በመጨመር ወይም ደግሞ በመቀነስ ባለው ቃል ላይ አንድን ፊደል በመጨመር ሁለትም ይሁን ወይም ከሱ ላይ አንድን ነገር በመቀነስ የሚከሰት ለውጥ ነው። ለምሳሌ አራሕማኑ አላል አርሽ ስተዋ የሚለው በሱረቱ ጣሃ አምስት ላይ የተከሰተ ለውጥ አለ። ምን አድርገው ነው ታዊል ያደረጉት ታሕሪፍ ያደረጉት ኢስተውላ ብሎ አነበቡት ኢስተዋ የሚለውን ኢስተውላ በማለት ምንድን ነው ያደረጉት ጨመሩበት ላ አልነበረበትም ላን ጨምረው ኢስተውላ የሚል ነገር አመጡበት። እስተዋ የሚለውን ላን ጨምረው እስተውላ በማለት ሲፈስሩት ምን ያደርጋል? ትርጉሙን ይለውጣል። ትርጉሙን ይለውጠዋል። አራሕማኑ አለል አርሺ እስተዋ የሚለው አላህ በአርሹ ላይ ተደላደለ፣ በአርሽ ላይ ሆነ፣ ተስተካከለ የሚል ትርጉም ነበር። የሚሰጠው እስተውላ ስል ደግሞ ሌላ ትርጉም ነው የሚያሰጠው ተቆጣጠረ የሚል ነገር ማዕናውን ይቀይረዋል ማለት ነው በዚህ መልኩ ታሕሪፍ ይከሰታል አንድ ሁለተኛው መንገድ تحريف المعنوي وذلك بتفسير اللفظ على غير مراد الله ورسوله ይሄ ደግሞ ምንድን ነው የሚሆነው የትርጉም ለውጥ ወይም ታሪፉል ማዕና ቃሉን እንዳለ አስቀምጠውት ትርጉሙን መለወጥ አላህ በፈለገው መልኩ ባለመተርጎም ለምሳሌ ለዚህ የምንወስደው ምሳሌ የድ የሚለውን እጅ የሚለውን የዱላህ የሚለውን የአላህ ስብሓን ወተላ እጅ የሚለውን ምን አደረጉ? አላህ ስብሓን ወተላ እጅ አለው አንልም ለማለት የፈለጉ ሰዎች እጅ ከምል ትርጉም በማስወጣት ቁዋ ወይም ደግሞ ኒዕማ በማለት ተርጉመውታል። ኃይል ወይም ደግሞ ጸጋ በሚል ትርጉሙን ያስቀምጣሉ። فإن هذا تفسير باطل لا يدل عليه الشرع ولا اللغة በሸሪያ ውስጥም ምንም ማስረጃ ወደዚህ የሚያመላክት የሌለ የሆነ ባጢል የሆነ ተፍሲር ወይም ትርጉም ነው። በቋንቋም ደረጃ ተቀባይነት የማያገኝ ፈጽሞ ቦታ የማይሰጠው በዚህ መልኩ ምን ተከሰተ? ታሪፍ ተከሰተ። ሁለት አይነት ታሪፎችን አየን ማለት ነው። ታሕሪፉ ለፍዚ ወታሪፍ አልማዕነዊ ለብስ የተከሰተው ፊደል የሚከሰተው ፊደልን በመጨመር or በመቀነስ ሲሆን እንደ ምሳሌ استوى በሚለው ላይ ላምን በመጨመር استولى ብለው በማስቀመጥ ትርጉሙን እንዲለውጥ የማድረግ እና ወዘተ ይሄን መሰል ነገሮች ሲከሰቱ ይሄ ታሕሪፍ አለፍዚ እንለዋለን። ለፍዙ ወይም ቃላቱ እንዲቀየር በማድረግ በነበረው ቃል ላይ የሆነ ፊደል ሲጨመርበት ያለውን ትርጉም እንዲያዛባ ያደርገዋልና በዚህ መልኩ ይከሰታል ማለት ነው ታሕሪፍ። ሁለተኛው ቃላቱን ሳይለውጡት ለፍዙ ባለበት ሆኖ ትርጉሙን መለወጥ ከአላህ ሙራድ ውጪ ፍላጎት ውጪ ከትክክለኛው ተፍሲር ውጪ ሌላ ተፍሲር ማስቀመጥ ለዚህ ምሳሌው አሁን ያየነው ነው ይሄ ምን ይባላል ተሕሪፍ አልማዕነዊ እንለዋለን ማዕናውን ወይም ትርጉሙን በመቀየር የድ የሚለውን አላህ ስብሓን ወተዓላ በቁርአን እንደዚሁም በሐዲስ በርካታ ቦታዎች ላይ መረጋገጡን እናውቃለን። አላህ ስብሐነ ወተዓላ እጅ አለው እጅ አለው። ወደፊት እንመጣበታለን። እጅ አለው ብለው ላለማለት ሌሎች ቡድኖች ይህን ታዊል አድርገው በሌላ ተፍሲር አስቀምጠው ቁዋ ኃይል ወይም ደግሞ ጸጋ በሚለው ትርጉም በማስቀመጥ ቀይረውታል። okay ሁለተኛው تعطيل ነው። የአላህ ስብሓነ ወተዓላ መልካም ስሞችንና ባህርያቶችን ላለመቀበል አንዳንዶቹ ደግሞ ይህን تعطيل ይጠቀማል። ሁዎ ነፍዩ ሲፋት ላህ ተዓላ ከመን ዛዕመ አነ አላህ ተዓላ ላ የተሲፉ ቢሲፋ አላህ ምንም አይነት ሲፋ ወይም ባህሪ የለውም የሚሉ ሰዎች ይሄ ተአጢል ይባላል። ያኒ ሲፋ ማሳጣት ወይም ማስወገድ ይባላል። አላህን ሲፋ ማሳጣት ምንም ባህሪ የለውም ብሎ ማመን ወልፈርቅ በይን ታሪፍ ወተአጢል በታሪፍና በታዕጢል መካከል ያለው ልዩነት ምንድን ነው ታሪፍ የሚለው ነፍዩ ልማዕና አሰሒሕ አለዚ ደለት አለህ واستبداله بمعنى آخر غير صحيح تعريف بلو مالت آه نفي المعنى الصحيح تككل نيون ترقم ما سات يعني تككل ترقم انداست بمادرك ቁርአንና ሐዲስ የመጣበትን ትርጉም እንዳያሰጥ በማድረግ መቀየር ነው በሌላ መቀየር ነው تعطيل دمو فهو نفي المعنى الصحيح من غير استبدال له بمعنى آخر بللا سم سايك أيرو بللا سم سايك أيرو ሙሉ በሙሉ ማዕና ማሳጣት ነው ይሄ ሌላንም አልሰጡትም ምንም ሲፋ የለውም ብሎ አላህን ሲፋ አልባ ማድረግ ያኒ ባህሪ ማሳጣት ማለት ነው። ልዩነቱ ግልጽ ነዋል። የመጀመሪያው ተሕሪፍ ያኒ ከሚፈለገው ውጪ ሌላ ትርጉም እንዲሰጥ በማድረግ በሁለቱም መልኩ በታሕሪፍ አለፍዚም ሆነ ማነዊ እንዳየነው ማለት ነው። ትክክለኛውን ትርጉም ማሳጣት ነው። በሌላ በመቀየር ጣጢል የሚለው ደግሞ ሙሉ በሙሉ ማሳጣት ነው። ሙሉ በሙሉ ማሳጣት ነው። በሁለቱ መካከል ያለው ልዩነት ይሄ ነው። ጠይብ ይሄ ሁሉ ባጢል ነው ማለት ነው። ተቀባይነት የለውም። በሶስተኛ ላይ የምናየው ተክይፍ ተክይፍ ምንድን ነው? ተዕይን ኬፍየቱ ሲፈቲ صفة والهيئة التي تكون عليها كفعل بعض المنحرفين في هذا الباب الذين يكيفون صفات الله فيقولون كيفيته كيفية يده كذا وكذا وكيفية استوائه على على هيئة كذا وكذا فإن هذا باطل إذ لم يعلم كيفيته صفة كيفية صفات الله إلا هو وحده وأما المخلوقون فإنهم يجهلون ذلك ويعجزون አን ኢድራኪሂ ተክይፍ ማለት አካኋኑን መግለጽ ነው። የአላህን ባህሪ ወይም ሲፋዎችን አካኋናቸውን መግለጽ። ለምሳሌ የአላህ እጅ እንደዚህ እንደዚህ ነው ብሎ መግለጽ። አላህ በአርሽ ላይ የተደላደለው በዚህ በዚህ መልኩ ነው እንዲህ እንዲሆነ ነው ብሎ አኳኋኑን መግለጽ ይሄ تكييف ይባላል። تكييف ይባላል አኳኋን። ይሄ باطل ነው፣ ተቀባይነት የለውም። ለምን? إذ لا يعلم ማንም አያውቅም የአላህን سبحانه وتعالى አካኋን ባህርያቶቹ እንዴት እንደሆኑ ማንም አያውቅም ከሱ በስተቀር ኢላሁ وحده السب كانم يقوم المخلوقون فطران وجهلهم يجهلون ذلك ይህም بفصم لدرس አይችሉም አያውቁም الرحمن على الأرش استوى الله بأرش لاي تدلدل أو تدلدل بأرش لاي هونوال كيف انديت الله أعلم الله نم እሱ ብቻ ነው የሚያውቀው። ማንም አላህ በአርሽ ላይ የሆነው በዚህ በዚህ መልኩ ነው ብሎ መመለስ አይችልም። በዚህ መሰረት ኢማሙ አህመድ አላህ ይዘንላቸውና ጥሩ የሆነን ነገር አስቀምጠውልን ሄደዋል። በዚህ ሁኔታ የአላህን አካዋን ተጠይቀው ሲመልሱ ምንድን ነው ያሉት? አላህ አርሽ ላይ ነው አርሽ ላይ ነው አርሽ ላይ ተደላደለ ብለዋል። ኬፍ ይስተዋ እንዴት ነው አካኋኑ እንዴት ነው ብለው ሲጠየቁ ኢማሙ አህመድ አቀረቀሩ ይባላል። ቆዩ በጣም ከጥያቄው ትልቅ መሆን የተነሳ ላበላ ሆኖ ይባላል። ከዛም ቀና አሉና الاستواء معلوم له استواء مدلادل ويم عرش لا يمهنو يتوك أنواله الاستواء معلوم في في اللغة العربية بعربية قوان قوستم بعربية قوان قوستم يتوك أنو يعني يميز أو ترجم معناه استوى مالت من مالت عنده هنا يتوك أنو وارو الإيمان به واجب الله بعرش لا ሆነዋል፣ ተደራድሯል ብሎ ማመን ደግሞ ግዴታ ነው አሉ። ዋጅቡን ግዴታ ነው አሉ። ወልኬፍ ኬፍያው አካኋኑ ደግሞ አሉ መጅሁል ማንም አያውቅም አሉ። መጅሁል ነው አይታወቅም አሉ። ወሱዓሉ አንሁ ከዚህ መጠየቅ ደግሞ ቢድአ ነው አሉ። ክልክል ነው፣ ቢድአ ነው አሉ። ይሄ መናሃጅ ዛሬ እኛ እንጠቀምበታለን። ይሄን የእሳቸውን ምላሽ በማንኛውም መልኩ በሲፋ እመጣበታለን የአላህ ሲፋን በተመለከተ የሚነሱ ጥያቄዎችን በዚህ መልኩ ይመለሳል። እኛ አላህ ስብሓነ ወተዓላ አለኝ ያለውን እናረጋግጥለታለን። አለው። አላህ እጅ አለው? አዎ አለው። ምንድን ነው እጁ ምን ይመስላል? ጥያቄውን መጠየቅ አስለን ቢድአ ነው፣ አይፈቀድም ማለት ነው። አለው ብሎ ማመን ግዴታ ነው። እሳቸው እንደመለሱት አኳኑ አይታወቅም፣ አላህ ብቻ ነው የሚያውቀው። አላህ ብቻ ነው የሚያውቀው። አለው ብሎ ማመን ደግሞ ዋጅብ ነው። አላህ ወደ ሰማይ ዱንያ ይወርዳል ሱሉሱ ሌይል ላይ? አዎ ይወርዳል። ይወርዳል ብሎ ማመን ግዴታ ነው። መውረድ የታወቀ ነው። እንዴት እንደሆነ አላህ ስብሓነ ብቻ ነው የሚያውቀው። ለእሱ በሚልቀውና ተገቢ በሆነው መልኩ ይወርዳል። ይሄ የታወቀ ነው መውረዱ ጥርጣሬ የለውም። መጠየቁ ቢድዓ ነው። ይሄን በሁሉም ነገር ውስጥ ይሄን ምላሽ እንሰጣቸዋለን ማለት ነው። ስለዚህ ተክይፍ ማድረግ አላህን ስብሓነሁ ወተዓላ እጁ እንደዚህ ነው፣ አወራረዱ እንደዚህ ነው፣ እስቲዋው እንደዚህ ነው ብሎ ማለት ልክ ይሄን ይሄን እንደሚወስፉ ሰዎች ማለት ነው ክልክል ነው። እኛ ይሄን አንልም አናውቀውምና ሌላው والتمثيل هو التشبيه كما يقول الله السمع كسمعنا سمعه كسمعنا ووجهه كوجه كوجوهنا تعالى الله عن ذلك تمثيل مالت تشبيه ወይም ማመሳሰል ማለት ነው ማመሳሰል ማለት የአላህ መስሚያ እንደኛው ነው የእሱ ጆሮ እንደኛው ነው እጁ እንደኛው እጅ ነው፣ አይኑ እንደኛው ነው ብሎ ከመክሉቃቶች ጋር ማመሳሰል አላህ ከዚህ የነጻ ነው። አላህን አለኝ ያለውን ሲፋና ባህሪዎቹን ስናረጋግጥለት ያለውን ነገር ስናረጋግጥለት ቢዱን ተምሲል ወይ ተሽቢህ ነው። አናመሳስልም። እንመጣበታለን ማለት ነው። ይሄ በጣም ክልክል ነው። አላህ ስብሓን ወተዓላ ከዚህ የጸዳ ነው። ይሄ ሶስት መሰረታዊ ነገሮች አሉት። በእነዚህ ነገሮች ውስጥ የምናምነው ማለት ነው። ሶስት መሰረታዊ ነገሮች አሉ ይሄን የምናረጋግጥበት አንደኛው ተንዚሁላህ ጀለ ወዓላ عن أن يشبه شيء من صفاته شيئا من صفات المخلوقين አንደኛው አላህን ስብሓነ ወተዓላ ማንጻት ጀለ ወዓላ ምን ከማድረግ የእሱን ሲፋ ባህሪ ከመክሉቃቶች ጋር ከማመሳሰል ተሽቢህ ከማድረግ ማንጻት አላህ በዚህ ውስጥ ከማንም ጋር አይመሳሰልም ሲፋዎቹ የእሱ ለብቻው ለእሱ ብቻ የሚረጋገጡ ናቸው ብሎ ማመን ሁለተኛው መሰረት አልኢማኑ ቢማ ሰማ ወወሰፈ አላሁ ብሂ ነፍሰሁ ወቢማ ሰማሁ ወወሰፈሁ ብሂ ረሱሉሁ ሰለላሁ ዐለይሂ ወሰለም ቀደም እንዳልነው ሁለተኛው መሰረት ይህን የምናረጋግጥበት ምንድን ነው? አላህ ስብሓን ወተዓላ ራሱን በሰየመው መልኩ መሰየም፣ ነቢዩ ሰለላሁ ዐለይሂ ወሰለም በገለጹበት መልኩ መግለጽ፣ እሱ ስለ ራሱ የተናገረውን በቁርአን በሐዲስ የተረጋገጠውን ነገር ለእሱ ማረጋገጥ በዚሁ መቆምና መብቃቃት ነው። ምንም አይብ አላህ እጃለኝ አዎ አለው። አይናለኝ አለሁ አለው። አለኝ ያለውን አለው ማለታችን ፍልስፍና ውስጥ አስገባንም ሐቂቃውን ነው ነው ያመንበት ቁርአንና ሐዲስ ነው። ምንም አይነት ችግር የለበትም ማለት ነው። ሶስተኛው ሶስተኛው መርህ ይህን ኢማናችን የምናረጋግጥበት ቀጥዑ አጠማ ያኒ አን ኢድራኪ ሐቂቀቲ ከይፍየቲ ሲፋት ላህ ተዓላ لأن إدراك المخلوق لذلك مستحيل يسولج فصمو يا الله سبحانه وتعالى سيفاوش ما وق أيشلم ليدرس بت أيشلم سلزي لما وق يالون جوجوت وستو يمي فترون يميت أيقون وستو يميت أيقون نجر ما قرأت ليدرس بت سلم ما أيشل ይሄን ጉጉቱም ማለት ነው ወይም ደግሞ ፍላጎቱም መቁረጥና መገደም መቻል አለበት ነው ፈመን ሐቀቀ هذه الأصول الثلاثة እነዚህን ሶስቱን መሰረት ተግባራዊ ያደረገ ሰው ያመነበትና የተገበረ የወሰደ ሰው ተጥቢቅ ያደረገ ሐቀቀ الإيمان الواجب في باب الأسماء وصفات በአስማ ወሲፋት ላይ የሚጠበቅበትን ግዴታ ተወጥቷል ወይም ደግሞ ማመን ባለበት መልኩ አምኗል ይባላል። ይሄን ነው ዑለማዎች የሚያስቀምጡት። ስለዚህ የሰው ልጆች ይሄ ሁሉ በውስጣቸው ይፈጠራል። አላህ ስብሓንሁ ወተዓላ አለኝ ያለውን እና እናረጋግጥለታለን። በዚህ እኛ ድንበር ከማለፍ ከመቀነስና ከመጨመር የለውም ከማለት ወሰጥ ወይም ደግሞ መካከለኞች ሆነናል ይሄ ሱና በዚህ ይገለጻሉ አላሁ ስብሓን ወተዓላ በቁርአን የገለጸውን በቁርአን ከላስ እንደወረደ ሰለፎች ከነቢዩ ሰለላሁ ዐለይሂ ወሰለም ዲኑን እንዳለ የተቀበሉ አካላት መሬት ሳይነካ ከአዋራ ጋር ሳይቀላቀል እንዳለ የተቀበሉት ምርጥ ህዝቦች እንዳስተላልፉልን ተቀብለን ባለበት መልኩ በዚህ በተውሂዱ አስማ ወሲፋት ውስጥ ያለ አንዳች ማዛባት እንቀበላለን። ምንም አይብ አይደለምና ማለት ነው። በዚህ ውስጥ ጥመት ውስጥ የገቡ ቡድኖችን ብንመለከት ምንድን ነው እዚያ ውስጥ የከተታቸው እዚህ ጥመት ውስጥ የከተታቸው ነገር ምንድን ነው? ፍልስፍና ነው። ከእስልምና መርሆች በመውጣት ከቁርአን ሙራድ በመውጣት ከአላሁ ስብሓን ወተዓላ ፍላጎት በመውጣት በራሳቸው ፍልስፍና አላህ እጅ አለው የምንል ከሆነ ከባሪዎች ወይም ደግሞ ከፍጡራኖች ጋር አመሳሰል ነው በሚል ፈሊጥ ነው ወደ ታዊል ወደ ሌላ ነገር ውስጥ የገቡት ማለት ነው ወደ ታሪፍ ወደ ተአጢል የገቡት ስለዚህ እዚህ ጋር አላህ አለኝ ነው ያለው አላህ ነው ራሱን የገለጸው አላህን ራሱ የገለጸው የራሱን ባህሪ ሲፋዎች የገለጸው እሱ ራሱ ነው። ከዛ ነቢዩ ናቸው ሰለላሁ ዐለይሂ ወሰለም። ይሄን ለማረጋገጥ ምንም አይነት ችግር የለም፣ የሚከሰት ችግር የለም። ከዚህ መውጣት ነው ችግሩ። አላህ አለኝ ያለውን አለው ማለት እሱ ባስቀመጠው መልኩና በገለጸው መልኩ ምንም አይነት ችግር አያመጣም። የሰው ልጆች በዚህ መልኩ ከሐቅ መውጣት የለባቸውም። ዋናው ችግር ምንድን ነው? ተሽቢህ ማድረግ የለባቸውም፣ ማመሳሰል የለባቸውም ነው። ከፍጡራኖች ጋር ማመሳሰል የለም። እንዴት አድርጎ ነው የሚመሳሰለው? ፈጽሞ አይገናኝም። አለው ብለን ነው እንጂ የምንለው የአላህ ሲፋዎች እንደዚህ ናቸው ብለን አካዋኗቸውን መግለጽ አንችልም። እንዴት አድርገን ልንደርስበት የማንችል ዛሬ የአላህን እንኳን ፍጥረት ሰማይን እንኳን አይተን ፀሐይን እንኳን አይተን የማንደርስበት ሰዎች ነንኛው በእይታም ሆነ በእውቀታችን ስለ ነፍስ የማናቅ ስለዚህ ጉዳዮች እንኳን ምንም የምናውቀው ነገር የለም አላህ የፈጠራቸውን ነገራቶች እንኳን አውቀን ያልደረስንበትን ሁኔታ እያወቅን ወይም ደግሞ ይሄን ሊደርስበት የሚችል አቅል እንደሌለን እያወቅን የዚህን ፈጣሪ ማወቅ ወይም ለማወቅ መፈለግ የእሱም ባህርያቶች ማወቅ መፈለግ እብደት ሊሆን ይችላል እዚህ ውስጥ የገባ ሰው ከማይወጣበት ባህር ውስጥ ነው የገባው። ራሱን መገደብና መቁረጥ መገደብ አለበት። ይህን ፍላጎቱን ማቆም አለበት፣ እዚህ ውስጥ እንዳይገባ ማለት ነው። ራሱን መጠበቅ ከፈለገ እዚህ ጋር መጠንቀቅ አለበት። ምክንያቱም ሊጠም ነው እንጂ ሂዳያ የሚባል ነገር በዚህ ውስጥ አያገኝምና አይደርስበትም። አላህ ስብሓነሁ ወተዓላ ራሱን በገለጸበት መልኩ ብቻ መግለጹ በቂ ነው። ነቢዩ ስ ሰለም በገለጹበት ብቻ መግለጹ በቂ ነው። ከዚህ ውጭ ድንበር ማለፍ አስፈላጊ አይደለም። እንግዲህ በዚህ ዙሪያ ያለው ትምህርት ወይም <clears throat> በተውሂዱል አስማ ወሲፋት ዙሪያ በርካታ ትምህርቶች አሉ። ማስረጃዎቹንም በሚቀጥለው ደግሞ ትምህርታችን እናያለን። የዛሬውን ትምህርት ከማጠናቀቃችን በፊት ይሄን የተውሂዱል አስማ ወሲፋት ለማረጋገጥ ሶስቱ መሰረታዊ ነጥቦች አሉ። እነዚህ ሶስቱ መሰረታዊ ነጥቦች ምንድን ናቸው የሚለውን ጥያቄ እንድትመልሱ በመጋበዝ ደርሴን አጠናቅቃለሁ። ወቢላይ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።